ወስተግፍሪላህ ትንሽ እይታ ትንሽ ለተዛባው ያ ሙሐመድ እስትግፋር አድርግ አላቸው። ኢነላህ ካነ ገፉረ ረሂማ ምህረቱ ሰፊ ነውና ወላ ቱጃድል አን ለዚነ የክታኑነ አንፉሰሁም ያ ሙሐመድ አትከራከርላቸው ለነዛ ለአጭቤዎች አለ አላሁ ስብሐነ ወተዓላ ዲንን እስላምን ከፊት ለፊት ማሳያና ማጭበርበሪያ አድርጎ ሊጠቀሙ የሚችሉ እነዚህ ካጄ የሆኑትን ራሳቸውን በራሳቸው ያጭበረበሩትን ማንንም አይደለም ለእንደነዚህ አይነቶች ተከራካሪ አትሁን አላቸው። ኢነላህ ጌታ አላህ ላዩሂቡ መንካና መን አፊማ አጭበርባሪነቱ ከበድ ያለ ወንጀለኛን በፍጹም አይወድምና ዲን ሌላ ነው፣ ሀቅ ሌላ ነው። ከይሁዳ ከነሳራ ዘርፈ ኑር የሚል ዲን የለም። ስለ ነሳራነቱ ስለ ይሁዳነቱ አንተ አይመለከትህም። ይሄ ሌላ ቋንቋ ነው። يستخفون من الناس ولا يستخفون من الله ሰዎች ምስጢራቸውን እንዳያውቁ በትብብር ተደረጃጅተው يرس برساتشون عيب النامستر يدبك اللو يستر اللو قل كالله لدبك ويشن ما يلال الله سبحانه وتعالى وهو معهم إذ بيتون ما لا يرضى من القول قيت الله سبحانه وتعالى كليبون سيسرون مدر جاجتون سيهاك أنا بابرو الله سبحانه وتعالى إيا يا جوان نبرم على بوح الله سبحانه وتعالى ወካነ አላሁ ቢማ ያዕመሉነ ሙሒጣ ጌታ አላሁ ስብሓነ ወተዓላ በሚሰሩት ተግባራት ሁሉ የሚያመልጠው የማያቅ ነገር ምንም የለም። እውቀቱ የአላህ እውቀት ሁሏንም ነገር ያካበበ ነውና ይላል። ሀ አንቱም ሃኡላ ጃደልቱም አንሁም ፊል ሀያት ዱንያ አሉ። ለጡመት እብኑ ዑበይድ አባሪ ተባባሪ የሆኑትን ሰሃባዎች የሁዳ ስለሆነ የሰራው ያ የሁዳ ነው ተብሎ ይህንን ጡመት ብኑ ዑመይርን ልታጸዱ ያደረጋችሁት ድካም፣ ጥረት፣ ልፋት እናንተ ጃደልቱም አንሁም ፊል ሀያት ዱንያ ለማስመሰል ዱብና ዱብዳ አምጥታችሁ የሁዳው ላይ ለመጣል ተከራከራችሁላቸው ለነ ጡመት ብኑ ዑበይርክ እዚህ ዱንያ ላይ ፈመን አንሁም የውመል ቅያማ ቅያማ ዕለት እያንዳንዱ ሰው ራቁቱን ቆሞ በሚጠየቅና በሚፈተን ጊዜ ያኔ ማን ማን ነው የሚከራከርላቸው አለ አላህ ሱብሓነሁ ወተዓላ። እዚህማ እናንተ ተከራከራችሁ። ቅያማ ዕለት ሊከራከርላቸው የሚችል ሊወግንላቸው የሚችል ለእንደነዚህ አይነት ሌቦች ማን ነው አለ አላ ሱብሓነሁ ወተዓላ። ወመን የአመል ሱአ አጸያፊና ወንጀል የሆነ ሳያውቁም ምን ሳያውቅ አውቆም ምን ሳያውቅ የተዘፈቀ ሰው አው የዝልም ነፍሰው ራሱን በወንጀል ነክሮ ራሱን በራሱ የበደለ ثم يستغفر الله يجد الله غفورا رحيما ተጸጽቶ ተውበት አድርጎ በእስትግፋር ወደ አላህ ከተመለሰ ይተዋል ጌታ አላህ ችግር የለውም ወመን የክስብ ኢስመን ፈኢነማ የክስብሁ አላ ነፍሲ ወካነ አላሁ አሊመን ሐኪማ ግን አንድ ወንጀልን አውቆ የሰራ ሰው ወንጀል መሆኑን እያወቀ የሚወጣው ራሱ ነው። አንተ ለእገዛ መድከምህ ለምን አስፈለገ? ወመን የክሲብ ኸጢአ አው ኢስማ በስህተት ሳያውቅ ወንጀል የሰራ ሰው አው ኢስመን ወይ ሆን ብለው ወንጀልን የሰራ ሰው ثم يرمي به بريئا ያን የሰራውን ወንጀልና ጥፋት ምንም በማያውቀው ሰው ላይ የሁዳ ነው ብሎ የኔን ዲን የኔን ሃይማኖት ያልተከተለ ነው ብሎ ወስቶ ጭኖበት አለ ፈቀድ ኢህተመላ ቡህታናን ወኢስማን ሙቢና። እንዲህ አይነት ቶንኮል እንዲህ አይነት ሴራ የሚሰራ ሰው የወንጀል ግዙፉን የወንጀል ትልቁን የጎላ ወንጀል የተሸከመ ነው አለ አላሁ ስብሓነ ወተዓላ። ወለውላ ፈድሉላህ አለይከ ወራህመቱ ነቢዩን አለይሂ ሰላቱ ወሰላም ነቢይ አድርገን በነቢይነት ማዕረግ ያከበርንህና ፈድሉን የሰጠንህ ባይሆንም ኖሮ ለሐመት ጣኢፈቱ ሚንሁም አንዩድሉ እነዚህ ቡድኖች ሊያንሸራትቱና ሊያጠሙ ነበር አላማቸዋል። የሁዳ ናቸው፣ የሁዳ የሙስሊም ጠላት ነው የሚል ምስል አሳይተው ሰርተው ሊያጠሙህ ነበር የፈለጉት። ግን ወማ ዩድሉነ ኢላ አንፉሰሁም፣ አንተማ አጠምላቸውም፣ አንተማ አትሳሳትላቸውም። ያ ሙሐመድ የሚጠብቅህ ወህይ አለ፣ ቁርአን አለ። እራሳቸውን ነው የሚያጠሙት፣ እራሳቸውን ነው የሚያከስሩት አለ አላሁ ሱብሓነሁ ወተዓላ። ወማ የድሩነክ ሚን ሸይ ሊጎዱሁም እንኳን የሚችሉበት አጋጣሚ የለምና ወአንዘለ ላሁ አለይከ ልኪታበ ወልሕክማ። እንዴት ሆኖ እንደዚህ አይነት ጠመዝማዛና ሙናፊቅ የሆኑ ሊያጣሙ ሊያሳስቱ እንዴት ሆነ ይችላሉ? በአንተ ላይ ቁርአን እየወረደ ሱና ነበውያ የሆነው ላይ ላይ ያለ ወአለመከ ማ ለም ተኩን ታለም ከዚህ በፊት የማታውቃቸውን ነገሮች ሁሉ ስንቱን በወህ አማካይነት አስተምረንሃል። ይላል አላሁ ስብሓነ ወተዓላ። ወካነ ፈድሉላሂ አለይከ ዐዚማ አንተ ላይ ነቢይነትና ረሱልነትን ማዕረግ አላብሰንህ ደረጃ ከፍ ያለ ነው። አላሁ ስብሓነ ወተዓላ ጋር መሳሳቱ አይገጥምህና ይላል። ስለዚህ ሰዎች ኸይር ስራ ሲሰሩ ለራሳቸው ነው። ወንጀልና ማዕሲያም ሲሰሩ ማንም ከነሱ ጋር ሊጠፋ የሚችል የለም። ግን ጥቃት ሲሰነዘር እንዳውኑ ተልካሻ ምክንያት ጎረቤተ ይሁዳ ነው፣ ነሳራ ነው፣ ሌላ ዲን ተከታይ ነው ተብሎ አይደለም እንደዚህ አይነት ነፃነቱን እንኳን መንፈግ አላሁ ስብሓነ ወተዓላ ነው ያስቆጣል። ይሄ ነው ሚዛናዊነት ማለት። ዲን ይሄ ነው። ሚዛናዊነትን አስተምሮ ነው ጥሩ ሰው ሊያደርግ የሚችለው። ስለዚህ የዛሬ ደርሳችን እዚህ ላይ ይበቃናል። ወሰለላሁም አላ ሰይድና ሙሐመድ ወአላ አሊሂ ወአስሓቢሂ አጅማዒን